بسم الله الرحمن الرحيم إذا حاضت المرأة بعد طواف الإفاضة فإنها تسافر متى أرادت ويسقط عنها طواف الوداع أسرى مستنيا من نقرأ إذا حاضت المرأة عند السيد حيضها كمتع بعد طواف الإفاضة كطواف الإفاضة بهار طواف الإفاضة የሚባለው የትኛው ጠዋፍ ነው? የትኛው ጠዋፍ ነው? ጠዋፍ القدم የሚባለው የትኛው ጠዋፍ ነው? ለዑምራ የሚደረገው መጀመሪያ ሲገቡ የሚያደርጉት ነው። ከጠዋፍ ኢፋዳ በፊት አንድ ሴት ልጅ ሀይድ ቢመጣባት አሁን በኋላ ነው እየቀራን ያለው ባለ ጠዋፍ ልፋባ ለሀጅ ስነ ስርዓት የሚደረገው ጠዋፍ ከማድረጓ በፊት ሀይድ ቢመጣ ምን ትሆናለች? ምን ነበር የምታደርገው? ምን ትሆናለች ነበር ያልነው? ከጠዋፈ ሊፋባ በፊት ከሀጅ ስነ ስርዓት ውስጥ ከሚካተተው ከጠዋፈ ኢፋዳ በፊት ሀይድ ብታይ ተሐሙል የሚባል ነገር መፈታት የሚባል ነገር የለም ሰው ትናንትና ነው 16 14 ነው 14 ነው ምን ይገኛል ተሐሉል አልአወል ይገኛል እንጋ ተራራውን ጓዟን እንደወረወረች ጸጉሯን እንዳሳጠረች ጠዋፍ ሪፋዛ ገና ይቀራታል አይደል? የሀጅ ዋናው አካል ማለት ነው። አንዱና ዋናው እሱን እስከምታደርግ ድረስ ከሀይዷ እስከምትጠራ ድረስ ተሐሉለል አወል ይገኛል። እሱን ስታደርግ ተሐሉለ ሳኒ ይገኝላታል። አሁን ሀይዷ ባዕደ ጠዋፍ ሲሆን ኢዛ ሐደት ልመርአ አንድ ሴት ልጅ ሀይድ ብታይ بعد طواف الإفاضة ጠዋፍ ልኢፋዳ ካደረገች በኋላ فإنها ይህች ሴት تسافر መሄድ ትችላለች። متى أرادت በፈለገ ሰዓት ወደ ሀገሯ መሄድ ትችላለች። ويسقط عنها ከሷ ይቀርላታል ጠዋፉል ወዳ የመሰናበቻ ጠዋፍ ይቀርላታል ጠዋፈል ቁዱም መቼ የሚደረገው ነው ብለናል ሲገቡ ለኡምራው የሚደረገው ጠዋፍ ከነሳይ ጠዋፈል ኢፋዳ የሚባለው ደግሞ ምንድነው ለሐጅ የሚደረገው ከውቁፈል አረፋ በኋላ የሚደረገው በዘጠነኛው ውቁፈል አረፋ ያደርጋሉ በዘጠነኛው ማታ ሙዝደሊፋ ይመጣሉ ያድራሉ ጠዋት በአስረኛው ወደ ሚና ይመጣሉ፣ ዒድ ይሰግዳሉ። እዛ መወርወር ያለበትን ይወረውራሉ፣ መታረድ ያለበትን ያርዳሉ፣ መቁረጥ ያለባቸውን ነገር ይቆርጣሉ። ከዚያ የት ይመጣሉ? መካ ይመጣሉ። መካ ይመጡና ጠዋፍ አለ፣ ትልቁ ጠዋፍ። ምን የሚባለው ነው ይሄ ጠዋፍ? ምን የሚባለው ጠዋፈል ኢፋዳ ይባላል። የሐጁ አካል ነው። መጀመሪያ ሲገቡ ያደረጉት የኡምራው አካል ነው። ኡምራውና ሐጁ ወይ በተከታታይ ነው ወይ ቆርጠውታል። ተመቱ እንል ልክ ጠዋፉን ከጨረሰች በኋላ ጠዋፈ ሪፋዳውን እንዳደረገች የሐጅ ስነ ስርዓቱ አለቀ። እሱ ብቻ ነው የሚያግዳል። የሚያቆያት ከቆየች ራሱ መካ ከቆየች ጠዋፈ ሪፋዳ ከማድረጓ በፊት ሀይድ ከመጣባት የግድ ንጹህ እስከምትሆን ድረስ እዛው መካ ትጠብቃለች። ለምን የሐጅ ስነ ስርዓት ሙሉ አልተሟላምና። ግን ጠዋፉን እንዳደረገች የሚከለክላት እሱ ነው። ሀይድ ከመጣ ሳዩ ጠዋፉን እንደጨረሰች ራሱ ቢመጣባት እንኳ ሀይድ ቢመጣ ሳዩ ችግር የለም በይነ ሰፋ ወልመርዋ ዋናው ጠዋትን የሚያድላል። ጠዋቷን አድርጋ ከሆነ ሀይድ ያመጣው ሳዕዋን አድርጋ ወደ ሀገሯ መመለስ ትችላለች። ሌላ አንድ ጠዋት ይቀራት ነበር። ምን አይነት ጠዋት? ጠዋቱል ወዳ የሚባል የመሰናበቻ ቤቱላህን የምትሰናበትበት አንድ ሌላ ጠዋት ይቀራት ነበር። ሰላት የሚዞረው ማለት ነው። እሱ ችግር የለም። የሀጁ አካል ሳይሆን የመሰናበቻ ነው። ችግር የለም፣ ይቀርላታል በዑዝር። እኛ ግን ስንገባ የምን ሶስት አይነት ጠዋት ይኖራል። አንደኛ ጠዋተል ቁዱም አለ። ስንገባ ለዑምራ የምናደርገው ጠዋት አንድ ሁለተኛ ከዘጠነኛው ቀን በኋላ የምናደርገው ደግሞ የሐጁ አካል የሆነው ጠዋፈል ኢፋዳ ሶስተኛ ሌላ ጠዋፍ ደግሞ የምንጠውፈው መቼ ነው ወደ ሀገራችን ልንመጣ ስንነሳ ልንሄድ እኮ ነው ነገ ከነጎዳ ወዲያ ትኬት ቆርጫለሁ ምናምን በምትልበት ሰዓት ትሄድና ከአባን ሰባት ጊዜ ትጠውፋለህ ጠዋፈል ወዳ ይባላል የመሰናበቻው ቤቱላን የመሰናበቻ ጠዋፍ ማለት ነው ይህ በወንዶች ላይ አለ ከሴቶች ላይ ግን ሀኢድ ከሆነ ሴት ላይ ይቀርላታል፣ ችግር የለም። በኒካሳ ውስጥ ያለችና በሀይድ ያለች ሴት ችግር የለባትም። የሀጁ አካል ስላልሆነ ጠዋፈል ኢፋዳ ግን ሳታደርግ ከሆነ ሀይድ የመጣው ሐጁ ስላልተሟላ ምን ታደርጋለች? ትጠብቃለች እስከምትጠራ። አማ ባዕደ ጠዋፍ ኢፋዳ ከጠዋፍ ኢፋዳ በኋላ ግን ቢመጣባት ጠዋፍ ወዳዕን ለመጠበቅ ለማድረግ አትጠብቅም፣ ወደ ሀገሯ መሄድ ትችላለች። إذا حاضت المرأة عند السلج حيث كايت بعد طواف الإفاضة كطواف الإفاضة بغالا طواف الإفاضة طواف القدوم طواف الوداع እነዚህ ለይታችሁ እውቀቱ ጠዋፈል ወዳዕ ምንድን ነው? መሰናበቻ ነው። ጠዋፈል ኢፋዳ ምንድን ነው? እ ጠዋፈል ኢፋዳ ምንድን ነው? የሐጅ ስነ ስርዓት አካል የሆነው ጠዋፍ ማለት ነው። ዋናው ነው እሱ። ጠዋፈል ቁዱም ምንድን ነው? ዋፈልቁት የሚደረገው መቼ ሙከረ ለኡምራ ሲገቡ የሚደረገው ዋፈል ኢፋዳ ከስንት በኋላ መሆን ያለበት ዋፈል ኢፋዳ በመቼ ነው የሚደረገው? መቼ ከመቼ በኋላ ሲሚደርና ቀኑን ባነግሩኝም ለሐጅ ስነ ስርዓት ስለሆነ ከምን በኋላ ነው የሚደረገው? ከውቁፍ በኋላ አንዱ إذا حاضت المرأة عند سلج حيث كايت بعد طواف الإفاضة كطواف الإفاضة بوهلا فإنها يسلج تسافر مزواج تسلام إذا حاضت المرأة عند سلج حيث كايت بعد طواف الإفاضة كطواف الإفاضة بوهلا حيث كمتع فإنها يسلج تسافر مزواج تسلام إذا حضرت متى أرادت ففلقت ወይስቁጡ አንሃ ይቀርላታል ችግር የለም አትጠይቅም ጠዋፈል ወዳዕ ጠዋፈል ወዳዕ የሚባለው የመሰናበቻው ጠዋፍ ይቀርላታል ችግር የለም ለምሳሌ ለሐዲስ አኢሻ ረዲየላሁ ዐንሃ አይሻ እንድ ብላ ተናግራለች ቃለት እንዲህ አለች አይሻ ሀበት ሰፊየቱ ቢንቱ ሑወይ ሶፊያ ቢንቱ ሑወይ የነብዩ ሚስት ሶፊያ ሶፊያ ሐይዳየ بعدما أفاضت ጠዋፈል ኢፋዳን ካደረገች በኋላ ክስተቱ ከጠዋፈል ኢፋዳ በኋላ ነው። ከጠዋፈል ኢፋዳ በፊት ቢሆን ሀይድ አየች ምን ምን ይሆን ነበር? ነብዩም ሰሃባው ሁሉ ይጠብቅ ነበር ሶፊያ ለምን የሐጅ ስነ ስርዓቷን አላሟላች ጠዋፈል ኢፋዳ ይቀራታል። ግን አጋጣሚ حاضت صفية ሶፍያ ሀይድ አየች ትላለች። አይሻ ናት የምትነግረን ክስተት حاضت صفية بنت حيي ሶፍያ ቢንት ሑየይ ሀይድ አየች መቼ بعدما أفاضت طواف الإفاضة ካደረገች በኋላ قالت እንዲህ አለች فذكرت ذلك ይህን ነገርኳቸው ትላለች አኢሻ አኢሻ ለረሱልላህ ሰለላሁ ዐለይሂ ወሰለም ለአላህ መላእክተኛ ነገርኳቸው ነገርኳቸው ሀበት ሶፍየቱ አልኳቸው ሶፍያ እኮ ሀይዳ እየተረሱልላህ አልኳቸው ስንቅ ሊያልቅባቸው ምን ሊያልቅ ነው መንገደኛ ናቸው ነቢዩ አለይሂ ሰላቱ ወሰላም ተቃል እንዲህ አሉ أحابستنا هي አሉ ልታስቀረን ነው ወደ ኋላ ከመንገድ አለ ከመሄድ ልታስቀረን ነው ማለት ምን ማለት ነው? ሀዲሰቱናሂ ወደ መዲና ይመለሳሉ አይደል? መንገደኛ ናቸው፣ በመንገድ ላይ ናቸው። ሀዲሰቱናሂ እዚሁ ልታቆየን ነው አሉ። እሷ እስከምትጠራ ልንጠብቅ ነው አሉ። قلت አልኳቸው አለች አይሻ يا رسول الله አላህ መላክተኛ إنها قد أفاضت ጠዋፍ ልታዘውን እኮ አድርጋለች አልኳቸው። ከውቁፍ አልዓረፋ ከተመለስን በኋላ በአስረኛው ማለት ነው ጠዋፍ ልታዘውን እኮ አድርጋለች አልኳቸው። ወጠዋፈት ድምረኝ ቢልበይት እነሃ ቀድ አፋዶት ወጧፈል ቢልበይት ከውቁፈል አረፋ ከሙዝደሊፋ ከተመለሰች በኋላ ጠዋፈት ቢልበይት ቤቱላህን እኮ ጠውፋለች። ዋናውን የኢፋዳውን የሐጅን እኮ ጠዋፍ አድርጋለች ካልኳቸው ثم حضر ከዛም በኋላ ነው ሀይዳ ይጅተው አልኳቸው። بعد الإفاضة بعد الإفاضة ጠዋፈ الإفاضة ካደረገች በኋላ ነው ሀይዳ ይጅተው አልኳቸው። ቃል ካልተንፊር ኢዘን እንደዛ ከሆነ ትሂድ እንሂድ ካልተንፊር ኢዘን እንደዛ ከሆነ ጉዞዋን ትቀጥል ወደ መዲናችን እንሄዳሉ ነብዩ አለይሂ ሰላቱ ወሰላም። ምን ብቻ ነው የቀረባት ነበር? ምን ጠዋፍ ነው የቀረባት? ጠዋፉል ወዳ ነው የቀረው። የመሰናበቻውን ችግር የለም ይቀርላታል ማለት ነው። ሂ ልታስቀረን ነው ልታዘገየን ነው ያሉት ምን አላደረገችም መስሏቸው ነው ጠዋፍ አልወዳዕ ጠዋፍ ምን ጠዋፍ ሊፋዳ ጠዋፈል ኢፋዳ ያላደረገች መስሏቸው ጠዋፈል ኢፋዳ ሳታደርግ ቢሆን ኖሮ ሀይዱ የመጣው ምን ያደርጉ ነበር? ነብዩና ሰሐቢዎች በግድ ጠብቋት ከምትጠራ ለምን የሐጇ ስነ ስርዓት አንዱ አካል ቀርቷልና አልተፈታችም። ተሐሉለት ተሐሉለል አወል ነው ሶፊያ ላይ የተገኘው ተሐሉለት ሳኒ የትኛው ተሐሉል ተሐሉለል አወል ብቻ ነው የተገኘው። ጠዋት ቀርቷታል። ከዛ ውጭ ያለው ሙሉን ሰርታለች። ጠዋት ቀርቷታል። ጠዋት እስካላደረገች ድረስ ሙሉ በሙሉ ከሐጅ አልወጣች። ስለዚህ ትጠብቃለች ማለት ነው። አገሯ ሂዳ መጥታ ልታደርግ ትችላለች። ግን ሙህሪም ሆና ይህን ሁሉ ጥንቃቄ ማድረግ አትችልም። እንጂ ችግር የለም። በዚህ ቅደም ተከተል ይህ ቀን መደረግ አለበት፣ ይህ ቀን መደረግ አለበት ተብሎ የተወሰነ ነገር አለ። አመቱን ሙሉ ጊዜው አልፍ ነው። ጊዜው የሚያልፍ ውቁፈል አረፋ ብቻ ጊዜው የሚያልፈው እሱ ብቻ ጊዜ የሚያልፈው ውቁፈል አረፋ ብቻ ነው። ሌላው የትም አቅጣጫ ደርሰህ መጥተህ መልሶ ማደግ ይቻላል። ግን ከሙሕሪምነት ስለማትወጣ ብዙ ጥንቃቄ የሚያስፈልገ ነገር አለ። አትችል እዛው አከናውነህ ጨርሰህ መውጣት። ስለዚህ ለሐዲስ አይሻ ረዲየላሁ ዐንሃ ሀበት ሶፍየቱ ብንቱ ሑይ ሙናክሰብ ሶፍያ ብንቱ ሑይ ነቢዩ ዩኑስ ባዕደማ አፋበት ወአፈሪካባ ካደረገች በኋላ ሀይዳየ ቃለት እንዲህ አለች ፈዘከርቱ ዛሊክ ይህን ነገርኳቸው አለች አይሻ ለረሱላህ ሰለላሁ ዐለይሂ ወሰለም ተነግራቸው ፈቃል እንዲህ አሉ አሐዲሰቱና ይህ ልታዘገየን ነው ልታስቀረን ነው አሉ ቁልቱ አልኳቸው ያ ረሱላህ አላህ መላክተኛ እነሃ ሶፊያ እኮ ቀድ አፋበት ኢፋዳ እኮ አድርጋለች ወጣ ስትይዘች ቤቱላህን እኮ ጠውፋለች ጠዋፈል ኢፋዳውን እኮ አድርጋለች ያ ረሱላህ አልኳቸው ثم حاضت ከዛ በኋላ ነው ሀይዳ እየችው بعد الإفاضة ከኢፋዳው በኋላ ነው እኮ ሀይዳ እየችው አልኳቸው ቃል እንዳሉ ፈልተንፊር ይላል እንደዛ ከሆነ እንሄድ ትሂድ አለ። የት ወደ ሀገሯ ትግባ፣ ችግር የለማ። አቤቱ መተፈቅ አለ ቡኻሪ ሙስሊም ዘግቦታል። ወአን ኢብኑ አባስ ሌላ ተጨማሪ እብኑ አባስ ኡሚረ ናሱ ሰዎች ታዘዙ ይላሉ። እብኑ አባስ ኡሚረ ናሱ ሰዎች ታዘዙ በፋትስ ነው ያደረጉት። ለምን ምን ልአሚሩ አነቢ ሰለላሁ ዐለይሂ ወሰለም ሆ ማዕሩፍ ለተሽዋሁ አን ማንም ስለሌለ ይታወቃል። ኡሚረ ናስ ሰዎች ታዘዙ። መን አሚሩሁም አዛዣቸው ማን ነው? አነቢ ሰለላሁ ዐለይሂ ወሰለም ሰዎች ታዘዙ አየኩነ እንዲሆን አኺሩ አህድህም የመጨረሻ መሰናበታቸው ቢልበይት በቤቱላህ እንዲሆን ታዘዋል። ሰዎች ጠዋፈል ወዳዕ ታዘናል ማለት ነው። የመሰናበቻ ጠዋፍ ታዘናል። ኡሚርናሱ ሰዎች ታዘዋል። አየኩነ እንዲሆን አኺሩ አህድህም የመጀመሪያ የመጨረሻ መሰናበታቸው ቢልበይት በይቱላህ እንዲሆን ጠዋፈን ቤቱላህን በመጠወፍ መካን ተሰናብተው ወደ ሀገራቸው መግባት አለባቸው ተብለው አዘዋል። ኢላ አነሁ ነገር ግን ኩፊፋ ተቀሏል፣ ተግራርቷል አኒል መርአትል ሐኢድ ሀይደኛ ከሆነች ሴት ምን ተደርጎላታል? ተቃሎላታል። ችግር የለም ሀይደኛ የሆናችሁ ችግር የለም አኺሩ አህዲኩም የመጨረሻችሁ እንትን መሰናበቻችሁ በይት እንኳ ባይሆን ችግር የለም ሂዱ ብለው ነብዩ ፍቃድ ሰጥተዋል። يعني أمير الناس يصوي حاجته أن يكون آخر واحدين لمسألة كان السنادة كاتو بالبيت طوافا بيت الله عندما يطوف من دون تاجه طواف الوداع من البال على ما لسه هي طواف الوداع من البال من السنادة إلا أن هناك خفيفة تتنوى يعني عن المرأة الحائض أيضا يكون فيه بلوان ابن عباس بجد حديث متفق عليه نعم وعانه عانه من كرم عباس تتنوى أيضا أن النبي صلى الله عليه وسلم يا الله ملك سنيا رخص أدرار طوال للحائط ለሀይደኛ አጅር አስተውላታል። አንተ አንተ ሱራ ቀብለ አንፈጡ እንድትሄድ ለቃ እንድትሄድ ቀብለ አንተ ጡፋ ድልበይት በበይቱላህ ጠዋት ከማድረጓ በፊት እንድትሄድ ፈቅደውላታል። እንድትሄድ ቀብለ አንተ ጡፋ ድልበይት በይቱላህን ከመጠወፏ በፊት አካባቢ ለቃ ብትሄድ ችግር የለም። ኢዛ ካነት ከሆነ ቀጧፈት ጠውፋ ከሆነ ልኢፋዳ ጠዋፈል ኢፋዳውን አድርገው ከሆነ ችግር የለም። ችግር የለም አቅለዋል። ነብዩ አለይሂ ሰላቱ ወሰላም ቀለል አድርገው ሩክሷ ሰጥተዋታል። አንተ ሱራ አንተ ዘሃበ እንድትሄድ ፈቅደውላታል። ቀብላ አንተቁ ከቢላይ በይቱላህን ከመጠወፏ በፊት በይቱላህን ከመጠወፏ በፊት ምን አድርጋ ከሆነ እዛ ጧፈት ጠዋፈል አልኢፋዳ ኢፋዳውን ካደረገች ኢፋዳውን ካላደረገች ግን ምን ተባብለናል? ጠዋፈል ኢፋዳ ሳታደርግ ሀይዷ ቢመጣ ምን ማድረግ አለበት? ትጠብቃለች። ግድ የግድ ትጠብቃለች። ስንት ጠዋፎችን የቀራ ነው? ስንት ጠዋት ነው የቀራን? ሶስት ጠዋት ጠዋት ምን ጠዋት አልቁዱም ጠዋት አልቁዱም የሚባለው መቼ የሚሰራው ነው? ለዑምራ የሚሰራው እንደ ገባን የምናደርገው ነው። እሺ ሌላ ምን አለ? ጠዋፈል ኢፋዳ ጠዋፈል ኢፋዳ የሚባለው ነው። ሐጅ የሚደረገው ሌላ ምን ጠዋት አለ? ጠዋፈል ወዳዕ የሚባለው መቼ ነው የሚደረገው? ሊየኩነ አኺሩ አህዲና بالبيت በቤት ላይ እንደ ከነዚህ الله رواه احمد احمد ዘግበውታል ሐዲስ قال الامام النووي في المجموع مجموع የሚባለው ክታባቸው ፍራት 8 218ኛው ገጽ ላይ ይመስላል قال ابن المنذر ابن المنذر እንዲህ ብለዋል ይላል ነውይ ናቸው ክታባቸው ላይ ያሰፈሩ ابن المنذر የሚባሉት ታላቅ ሊቅ እንዲህ ይላል وبهذا በዚሁ አባባል ቃለ አዋሙ አህል ልዕልም አዋም ማለት አዓም የምንለው ብዙዎቹ ሊቃውንቶች ብለዋል ፈርደዋል በዚህ ዋፈል ኢፋባ ካደረገች አንድ ሴት ዋፈል ወዳዕ ባታደርግም ወደ ሀገሯ ሲሄድም ብለው ወቢሃዛ በዚህ ጠዋፈል ወዳዕን ባታደርግም ሀገሯ ትግባ። አዋሙ አህልል ዕልም አብዛኛው ሊቃውንት ይህንን ተቀብሏል። ሚንሁም ከእነዚህ ሊቃውንቶች ውስጥ ማሊክ አንዱ ነው። والأوزاعي እንደዚሁ አውዛዒ የሚባሉ ሼኹ አውዛዒ والثوري ሼኹ الثوري وأحمد وإسحاق وأبو ثور وأبو حنيفة وغيرهم ሌሎች ይህንን ደግፈዋል። ምን ብለዋል? ጠዋፈል ወዳ ሳታደርግ አንድ ሴት ሀይዷ ቢመጣባት ጠዋፈል ኢፋዳ ካደረገች ችግር የለም አገሯ ትግባ ነው። ይሄ ሐዲስ ነው። አንደኛ ነው ደሊል ያመጣ ነው። መጀመሪያ ሐዲሱ ካለ አህለን ወሰህለን ብለን ቢሰጥ እንቀበላለን። በዛ ላይ ደግሞ ሊቃውንቶቹን ተጨምረውበታል። ሊቃውንቶቹ ምንም ተደግፈው ነው የሚናገሩት? መጀመሪያ ሐዲሱን ይዘው ነው። ይሄን ሐዲስ ደሊል አድርገው ነው የነገሩን። ማሻአላህ ዑለማዎችም ይሄን ይዘዋል ስላለ የሆነ ኺላፍ እንኳ ቢነሳ የሆነ ወቂለ እከሌ ግን ይህን ተቃውመዋል የሚል ቢመጣ የማንን ትቀበላለህ? ሳሒበል ሐዲስ ነበው የነብዩ ሐዲስ ጠንካራው ሐዲስ የደግፋቸውን ሰዎች ሙተፈቅ አለይ ሐዲስ እነሱን ይደግፋቸዋል። ሰዎችን ሳይሆን ፋይዳውን ማለት ነው። منهم مالك ማሊክም ይህን ደግፈዋል። ጠዋፈል ወዳዕ ካደረገ በፊት መሄድ ትችላለች። ኢፋዳውን ካደረገች والأوزاعي ሸይኹ ላውዛዕይም ወሰውርይም وأحمد وإسحاق وأبو ثور وأبو حنيفة وغيرهم ሌሎችም እንዲህ እዚህ ይጠነቀቃል። قال في المغني ሙግኒ ላይ እንዲህ ይላሉ። ሙግኒ የሚባለው ላይ ሶስተኛው ጥራዝ አራት መቶ ስልሳ አንደኛው ገጽ ላይ ፊል ሙግኒ እንዲህ ይላል። ሀዛ ይህ አባባል ሀዛ ይህ አባባል ጠዋፈል ወዳዕን ሳታደርግ አንድ ሴት መሄድ ትችላለች የሚለውን አባባል የሚለው አባባል ቀውሉ አመቲ ፉቀሃኢል አንሳር የከተሞች ያሉ ታላላቅ ፉቀሃዎች የእነሱን አባባል ደግፈውታል። አዛ ይህ አባባል የቱ አባባል ጠዋፈል ወደ አንሳት ታደርግ አንድ ሴት ወደ ሀገሯ መግባት ትችላለች ችግር የለም በሚለው አባባል ይህ አባባል ቀውሉ አመቲ ፉቀሃኢል አንሳር በየከተማው ያሉ አንሳር ማለት የሚስር ፕሉራል አንሳር ከተሞች ማለት ነው። በየከተሞቹ ያሉት ዑለማዎች ፉቃዎች ራሱ ይሄን ብለዋል። የሚገርመው ደግሞ ዋና ዋናዎቹ ከተማ ውስጥ ነበር የነበረው። ባግዳድም ላይ ያሉት እነ ኢማሙ አህመድ ናቸው። ግብፅም ስንመጣ ሚስር ላይ ያሉት እነ ኢማሙ ሻፊዒ ናቸው። መዲናም ከተማ ስንሄድ እነ ማሊክ ናቸው ያሉት። ደማስቆም ስትሄድ እነ ኢስሐቅ በጣም ብዙ ዑለማ ያለው አንሷራ ሚስር ሚስር ሚስር ሚስር ላይ ነው ተቀመጠው የዛን ጊዜ ፈተና የአንድ ክምችት ማለት ነው። ፉቃሃኡል አንሷር ይሏቸዋል። ፉቃሃኡል አንሷር በየከተማው ያሉት ፉቃዎች ይህንን የደገፉት አንድ ሴት ልጅ ጠዋፈል ወዳ ከማድረጓ በፊት ሀይድ ቢመጣ ጠዋፈል ኢፋዳውን ካደረገች ወደ ሀገሯ መሄድ ትችላለች ያለው هذا قول عمتي فقهاء الأمثال በየከተማው ያሉ ፉቃዎች የሊቆች የነሱ የብዙዎቹ አባባል وقال والحكم في النفساء وقال በመቀጠል ይላሉ ዘው ሙግኒ ላይ والحكم ሁክሙ ፍርዱ ሲንፈሳ ንፋሰኛ ሴቶችም ከሁክሚ ፊልሐኢድ እንደ ሐይደኞች ናቸው። እስካሁን የቀረ ነው። ኢዛ ሐደት አልመርአቱ ባዕደ ጠዋት ልኢፋዳ ኢዛ ሐደት አልመርአቱ ቀብለ ጠዋት ልኢፋዳ እያልን ሁክም አሳልፈናል። ንፈሳ የሚል አልመጣ ማለት በቃ ለሐይድ የሰጠውን ሁክም ሁሉ አስራ አምስት ሁክሞች ቀርተናል። የንፋሰም ያው ንፋሰኛም ያው የሐይደኛን የቀራኸው ቦታ ላይ በቃ ንፋሰኛም ያው ነው አንድ ሀይደኛ ሀይድ የከለከላትን በመውለድ የሚመጣው ደምም ደግሞ ሀይድ የከለከለውን ይከለክላል። ሀይድ ለሀይድ የተፈቀደም ለኒፋሳ ይፈቀዳል። አንድ ተመሳሳይ ናቸው። ተመሳሳይ ናቸው። لأن أحكام النفاس የኒፋሳ ሁክሞች أحكام الحيض የሀይድ ሁክሞች ናቸው። ፊማ የጂቡ በሚወጅበውም ዙሪያ ያው ናቸው፣ ተመሳሳይ ናቸው። ሀይደኛ ምን ማድረግ ትችላለች? ውቁፈል አረፋት ትችላለች። ሌላ ሙዝደሊፋ ማደር፣ ሌላ ሚና ላይ መዋል፣ ጀመራተል አቀባት መወርወር፣ ይሄን ትችላለች ብለን ቀጥተናል አይደል? ኒፋሰኛም እንደዚሁ በቃ لأن أحكام النفاس የኒፋሳ ሁክሙ በሌላ ስርዓት ራሱ ስንቀራ አህካሙል ሀይድ የሀይድ አይነት ነው። ሀይደኛ ሴት ቁርአን አለካል ኒፋሰኛ ስትባል ያው እንደ ሀይደኛ ነው። አንድ ተመሳሳይ ነው። ፊማ የጅቡ በሚወጅበው ነገር ወይስቁት በሚቀርላቸው ነገር እንደዚህ ነው። ኒፋሰኛ አንድ ሴት ጠዋፈል ኢፋዳውን ካደረገች በኋላ ከጠዋፈል ወዳዑ በፊት ብትወልድ ምን ታድርግ ምን ታድርግ ትሄዳለች። ያው ነው ማ ቢልሐይድ ተሕኩሙ ቢሂ በኒፋስ በኒፋስ ሁክም ይሰጠዋለች። ተመሳሳይ ይመጣል። እንተሃ ሙግኒ ላይ የተዘገበው እዚህ ይጠናቀቃል። ምንድን ነው የቀራ ነው? አስራ አምስተኛ አስራ አምስተኛ ምንድን የቀራ ነው? ምንድን ነው ያልኩህ? አስራ አምስተኛ ነው። አንድ ሴት ሀይድ ቢመጣባት መቼ ከጠዋት ከየትኛው ጠዋት በኋላ ከጠዋት ላይ በኋላ እና ምን ታድርግ? ወደ ሀገሯ መግባት ትችላለች። ምን ከማድረጓ ምንም ለማስቀረት ነው ይሄናል ጠዋት አልወዳ ጎበዞች ናቸው። ሻፍዒ አስራ ስድስተኛ አርባ ሻፍዒ ያለን እሺ አስራ ስድስተኛ አልመርአቱ ሴት ትስተሐቡ ለሃ ይወደድላታል ዚያረቱል መስጂድ ነበዊ የነብዩ መስጂድ መጎብኘት ይወደድላታል ሊሶላቲ ፊሂ እዛ ለመስጂድ ሂዳ ለመስጊድ ሊሶላቴ ፊህ ነብዩ መስጊድ ውስጥ ለመስጊድ ወዱዓኢ ዱዓም ለማድረግ እዛው መስጊድ ልዩ ቦታ አዎ ልዩ ቦታ ነው። ሶስቱ መስጊዶች ልዩ ቦታ ናቸው። መስጊዱን ብቻ ብለህ ትሄዳለህ። ሌላ ሀገር ግን ከሶስቱ መስጊዶች ውስጥ ያለ መስጊድ ሁሉ እኩል መስጊዱ በራሱ የለውም። ይህንኛው የተሻለ በረከት አለው፣ ይህንኛው የተሻለ የሚባል ነገር መስጊድ ውድድር የለም። አውስትራሊያም ያለው አፍሪካም ያለው እኛ አርባ ምንጭን ያለው እኩል ነው። የቅጠላው የሴሰውና የግዱ መስጊድ አንድ ነው። ልዩነት የለው። መስጊድ ከመስጊድ አይለያዩ። የጀማዓ ብዛት ሊወስን ይችላል። የሚያሰግደው ሰውዬ አህል ሱና ነው ሊወስን ይችላል። የጀማዓ ጥራት ሊወስን ይችላል። ያ ሊሆን ይችላል። የጀማዓ ቁጥር ሊወስን ይችላል እንጂ መስጊዱ በራሱ ልዩነት የለውም። ከመስጊዶች ሁሉ ልዩ መስጊዶች ግን እነማን ናቸው? በረከት ያለባቸው ሶስት መስጊድ እዚህ ነው ማንኛውም ስንቅጥጥ ይዞ የሚኬደው እቁብቱ መስጊድ ብቻ ነው እንጂ አልከሱ መስጊድ ተብሎ ወይንም ደግሞ ኑር ሁሴን መስጊድ በረካ አገኛለሁ ተብሎ አይክድም። ምድራችን ላይ እንደዚህ አይሰራም። ከሶስቱ መስጊድ ውስጥ ያለ መስጊድ ሁሉ እኩል እንደውም እንደነዚህ አይነት ቦታ ላይ ሂዶ መስጊድ ራሱ የሆነ ትኩረት ያስገባና ጥሩ አይደለም፣ ጥሩ አይደለም። ለማንኛውም አልመርአ ሴት ልጅ ቱስተሐቡ ለሃ ይወደድላታል። ዚያረቱል መስጊድ ነበዊ የነብዩ መስጊድ መጎብኘት የነብዩ መስጊድ መስጊድ ነበው የነብዩ መስጊድ መጎብኘት ሶላቴ ፊት ለመስጊድ ቁባ የቁባው መስጊድ አለ መስጊዱል ቂብለተይን የሚባለው ሁለቱ ቂብላ ያለበት መስጊድ ድሮ እየሰገዱ እያለ ነብዩ አለይሂ ሰላቱ ወሰላም መዲናው መስጊድ አለ የመሰረቱት መስጊድ የነብዩ መስጊድ መስጊድ ነበው የሚባለው መስጊዱ ቁባ ደግሞ አለ ቁባ ላይ ያረፉበት የነበረው መስጊድ አለ መስጊዱል ቂብለተይን ይባላል ሶሐቢዩ ነብዩ ጋር ሰገደና መስጊድ ነበው እየሰግዶ ቁባ ሲሄድ ሰዎቹ ወደ እንትና እየሰገዱ ወደ ቁርስ እየሰገዱ ነው። እዚህ ተቀይሯል ቂብላ። ወላሂ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ቀድ ሑዊለ ቂብለቱ የነብዩ ቂብላ እኮ ተቀይሯል እናንተ አላችሁ። ሶላት ውስጥ ነው ያለው እንዳለ ዞሩ። እዛው ሶላት ውስጥ እያሉ ወደ ዞሩ። በዚህ በአንድ ሰው ንግግር ወደ ዞሩ ወደ ካዕባ ሴቶች ወንዶች ቦታ ወንዶች ሴቶች ቦታ ቀየሩና ይሄ መስጂዱል ቂብለተይን ይባላል። እንደዚህኛው መስጂድ አይደለም። መስጂድ ነበዊ ብቻ ነው ልዩ ማዕረግ ያለው አልመርአቱ ሴት ልጅ ትስተሐቡ ለሃ ዚያረቱል መስጂድ ነበይ የነብዩን መስጂድ መጎብኘት ሊሶላት ፊት በውስጡ ለመስጂድ ወዱዓኢ ዱዓ ለማድረግ ላኪን ነገር ግን ላይዙዙ ለሃ አይፈቀድላትም። ዚያረቱ ቀብር ነቢ ሰለላሁ ዐለይሂ ወሰለም የነብዩን መቃብር መጎብኘት ግን አይፈቀድላትም። ለምን? ሊአነሃ መንህየቱን ተከልከላለችና عن زيارة القبور مقابر كما قلت تكلفلالك لأن النبي صلى الله عليه وسلم لعن زوارات القبور مقابر የሚጎበኙ የሚሉትን ሴቶች ነብዩ ተራዝመዋል። የተለያየ የዑለማዎች خلاف አለ ኋላ ከልከማል እነ ሼኹል አልባኒ ይፈቅዳል እነ እነ ኢማሙ እብን ተይሚያ ደግሞ አይፈቅዱም። ብዙ ሐዲሶችን አጠራቅመው አለመ አለመፈቀዱ ደግሞ አውላ ነው የሚለውን ነገር ነው ብዙዎች ተቀብለው ሲሄዱ እንጂ خلاف አለ በይነል ዑለማ አሁን የልጅ መቃብር መጎብኘት ትችላለች? አዎ ትችላለች። ለምን ኩንቱ ነሀይቱኩም አን ዚያረቲል ቁቡር ፈዙሩሃ ፈኢንሃ ትዘክሩኩም አልአኺራ ተብሏል። ከልክያችሁ ነበር መቃብር መጎብኘት፣ አሁን ግን ጎብኛት ብለው ነብዩ ፈቅደዋል። ለምን አኺራን ታስታውሳችኋለችና፣ አኺራን ማስታወስ ደግሞ ሴትም ያስፈልጋታልና ትሂድ አብሮ ተፈቅዶላታል ያሉ አሉ። ያሏሉችን ሐዲስ ይዘው ሌሎች ደግሞ አይ ለብቻዋ ተከልክላለች። ለአን ነብዩ ሰለላሁ ዐለይሂ ወሰለም ዘዋራቱል ቁቡር መቃብር ጎብኚዎች ነብዩ ተራግመዋል። ከተራገሙ ደግሞ ክልክልነቱ በዛው መቀጠል አለበት አይቻልም ብለው ያዟል። ምን አድርጓል? ግን እንደዛ አይነት ሁለቱም ኢህቲማል ውስጥ የሚከተን ከሆነ ምንድነው የሚደረገው? አተአድቡ አውላ አደም መያዝ ይችላል። ጠንካራም ደግሞ እሱ ቅለት ሰብር አላችሁ ገዛ አለባችሁ ብሎ ከኋላ ቀርተነዋል። ሲዚያረቱል ቁቡር ቀርተነዋል አይደል? አዲስ ነገር አይደለም። لأنها منهية ተከልከላለችና ዚያረቱል ቁቡር መቃብርን ከመጎብኘት ስለተከለከለች በነብዩ መቃብር አጠገብ ትቶ እዛው መስጊድ ውስጥ ስትሄድና ዱዓዋን አድርጋ በሚታ ወደ ሀገሯ መለሰች። ቃለ ሼክ መሐመድ ብን ኢብራሂም መሐመድ ብን ኢብራሂም እንዲህ ይላሉ አሉ ሼክ ሙፍቲ ዲያር ሰዑድያ ረሂመሁላሁ ሳቢቀን ቀብለ ብን ባዝ ከብን ባዝ በፊት የነበሩት የሰዑዲ ሙፍቲ ናቸው እነዚህ መሐመድ ብን ኢብራሂም መሐመድ ብን ኢብራሂም እንይባል አሉ ሼክ ሙፍቲ ዲያር ሰዑድያ የሳዑዲ አረቢያ ጠቅላይ ሙፍቲ የነበሩት ረሂመሁላህ አላህ ይዘንላቸውና ሲመጅሙዕ ፈታዊ መጅሙዕ ፈታዊ አላቸው መጅሙዕ ፈታዊ ብዙ መጃሚዖች አሉ መጅሙዕ ፈታዊ ሊዑተይሚን መጅሙዕ ፈታዊ ለኢብን ባዝ መጅሙዕ ፈታዊ ለኢብን ተይሚያ መጅሙዕ ፈታዊ ለሙሐመድ ابن ابراهيم መጅሙዕ አልፈታዊ ለፈውዛን ይኖራል መጅሙዕ አልፈታዊ አሁንም ላሉ ለታላላቅ ዓሊሞች እንደዚህ ይኖራል ያደረጉት ፈትዋዎች አንድ ላይ ሀይአቱ ኪባር ዑለማ ፈትዋዎች አሏቸው። አንድ ላይ ወጥቷል እና ሼክ መሐመድ ብን ኢብራሂም አሉ الشيخ مفتي الديار السعودية የሰዑድ አረቢያ ጠቅላይ ሙፍቲ የነበሩት ከብኑ ባዝ በፊት ማለት ነው። ከብኑ ባዝ በኋላ ማን የአሁኑ ማን ናቸው? አሉ ሼክ አብዱልአዚዝ አልሼክ አሁን ታላቁ ሙፍቲ ማለት ነው። أعمى ው ሰው አረፋ እንትን ላይ የኩፈል አረፋ ላይ ኹጥባ የሚያደርጉት ሁሉ ጊዜ ይሳቸው ናቸው። أعمى ው ሰውዬ ማለት ነው። እብን ባዝም أعمى ነበሩ፣ አይን አልነበራቸውም። የአሁኑም አይን የላቸው። እንደዛ ሆኖ ግን ያዘሙት መዝሃቡን ሁሉ መዝሃቡን ሁሉ መዝሃብን ሁሉ ባለ ኢማሙ ነውይ ባለ ፉላን ቃለ ፉላን ሲከላ እኛ አይን ኑሮን እንደዘመን አይን የላቸውም ግን ያንን አባት ዋሊድ ነው የሚሏቸው እብኑ ባዝን አባታችን ነው የሚሏቸው በየትኛውም ዓለም ላይ የተበተነ ዓሊም ሁሉ ይህ የምታውቀው ዳዒ ሁሉ የእሳቸው ፍልፍል የእሳቸው ፍልፍል እነብኑ ባዝ ፍልፍል እንዳለ قال الشيخ محمد بن إبراهيم قال الشيخ مفتي الديار السعودية رحمه الله في مجموع فتاوي እንዲህ ይላል ሶስተኛው ራዝ 239ኛው ገጽ ላይ እንዲህ ይላል ወሰሒሁ ትክክለኛው ፍልመስአለ በነጥቡ ዙሪያ ላይ ትክክለኛው ይላል ፍልመስአላ የነብዩ መቃብር ሴቶች ይጎብኙ አይጎብኙ በሚለው ነጥብ ዙሪያ ላይ ትክክለኛው መንዑሁነ መከልከላቸው ዚያረቲ ቀብሪህ ሰለላሁ ዐለይሂ ወሰለም የነብዩን መቃብር ከመጎብኘት መከልከላቸው ይሄ ነው ሶሒሁ ለአምረይ በሁለት ምክንያት ይላል በሁለት ምክንያት ትክክለኛው መከልከላቸው والصحيح في المسألة በዚህ ነጥብ ዙሪያ ትክክለኛው መናሁና መከልከላቸው من زيارة قبره የነብዩን መቃብር ከመጎብኘት لأمرين በሁለት ምክንያት አንደኛ አወለ አንደኛው عموم الأدلة دليل ጠቅላይ ነው ሲመጣ دعان النبي صلى الله عليه وسلم زوارة القبور ነብዩ መቃብርን የሚጎበኙትን ሴቶች ረግመዋል የሚለው አለ። የነብዩን መቃብር ሲቀር የሚል ኤክሰፕሽናል የሚያወጣ ነገር የለም። ተጠቅልሎ ነው ደሊሉ ለዑሙም አልአድላ መረጃዎቹ ሙሉ በሙሉ ቀጥላይ ናቸው። አንድ exceptional ያወጣልን ነገር የለምና የነብዩ መቃብር ሲቀር አንልም እያሉ ያምረ አወለን ዑሙም አድላ ደሊሉ በአጠቃላይ ነው ሲከለክል የከለከለው والنهي إذا جاء ክልከላ ደግሞ إذا جاء ከመጣ عاما በአጠቃላይ በ exceptional ሳያወጣ በጥቅል ከሆነ የመጣው فلا يجوز لأحد ለማንም ሰው አይበቃለትም تخصيصه exceptional ማውጣት إلا بدليل ሌላ ቋሚ መረጃ ካለው ሌላ ቋሚ መረጃ ካለ አይቻልም። አልተግባባን። አንድ دليل አንድ ክልከላ እቀባ ነገር ሲመጣ አጠቃላይ ከሆነ የከለከለን አጠቃላይ ነው የምንይዘው። ይህም ሐራም ነው፣ ይህም ሐራም ነው፣ ይህም ሐራም ነው ይህም ሀራም ነው ይህም ሐራም ነው አንል ለምሳሌ ምን የአጎትን ልጅ መጨበጥ ክልክል ነው ከተባለ የአጎቴ ልጅ አብሮ ቢያድግ እኛ ቤት ሲቀለብስ ምናምን እያልን አንጠይቅም። የአጎት ልጅ ክልክል ነው ከተባለ ክልክል ነው። መሐመድ ትንሹም ትልቁም ማን እየተባለ አይጠየቅም። በቃ በጣም አብሮን የቀረበ ሊሆን ይችላል፣ አብሮ ያደገ ሊሆን ይችላል፣ ቤት ውስጥ ያደገ ሊሆን ይችላል። አይጠየቅም እንደዚህ ኢዛ ጃአል አነህዩ ክልከላው ከመጣ አመን በአጠቃላይ ከሆነ የከለከለው የአጎት ልጅ መጨበጥ አይቻልም ለሴት ልጅ ወይንም የአክስት ልጅ መጨበጥ አይቻልም። አንተም እሷም እንደዚህ ከተከለከለ በቃ ክልክል ነው አለቀ። የከሌም ክልክል ነው የከሌም ክልክል ነው እየተባለ አይደለም። ዛጃ አነህዩ ክልከላ ከመጣ አመን በአጠቃላይ ከመጣ ፈላ የጁዙ አይበቃም ለአሐድን ለማንም አካል ተክሲሱ በኤክሰፕሽናል ማውጣት ኢላ ቢደሊል ሌላ ቋሚ ደሊል ይዙ ይሄ ሲቀር የሚል ነገር ካልመጣ ደሊል ካላገኘ ثم العلة ከዛ ደግሞ ዒላው መውጁደቱን ሆነ ሁለተኛ ይሄ ሁለተኛ ይሄ ثم ያለ አንደኛ ደሊሉ አጠቃላይ ነው ግልጽ ነው አይደል ሁለተኛው ደግሞ የምትከለከልበት ሲል የነብዩን መቃብር አለመጎብኘት ትክክለኛ አለመጎብኘቷ አለመፈቀዱ ثم العلة ምክንያቱ እዚህ ጫፍ ላይ ስትከለከል የነበረው እቤቷ ሰፈሯ ላይ መቃብር እንዳትጎበኝ የተከለከለችበት ምክንያት እዛም አለ ثم العلة ምክንያቱ መውጁደቱ ሁና እዛም መስጊድ አለ ነብዩ መቃብር አለ ምን ነበር ያስከለከላት ዒለቱ ዒለቱ ምን ነበር ምክንያቱ ምን ነበር ሪዝናቸው ቂለተ ሰብር አላቸው ትዕግስት የላቸውም ገዛ አለ መቆጠት አለ ኡኡት አለ አይ ራሳቸውን አይቆጣጠሩም በቃ ፈጣኖች ናቸው ለሆነ ይወድቃሉ ቶሎ ይሄ ነገር ስለሆነ ነው የተከለከሉት ይሄ እዛም አለ እዛ ሲሄዱ ለቃቸዋል የሚል የለም ዒለቱ እዚህም ያለ ዒላ እዚህም የነበረን የከለከልንበት ሪዝን እዛም አለ ثم العلة موجودة هنا አንደኛ ደሊሉ ጠቅላይ ነው ተክሲስ ስለሌለን ሁለተኛ ምክንያቱ እዛም ስላለ ይሄንን ብለዋል ሙፍቲ سعودية محمد بن إبراهيم أبو الشيخ انتهى وقال الشيخ عبد العزيز بن باز حفظه الله الله ይጠብቃቸውና ይላሉ ከመሞታቸው በፊት ነው ተንቢሃት የተጻፈች ለዚህ ነው ሐፊዘሁላህ ረሂመሁላህ ነበር የሚባለው አይደል ተንቢሃት የተጻፈችው እብኑ ባዝ ከመሞታቸው በፊት ነውና እብኑ ባዝ ታላቁ ሙፍቲያችን እብኑ ባዝ ብለዋል አለ ወቃለ ሼክ አብዱል አዚዝ እብኑ ባዝ ሐፊዘሁላህ አላህ ይጠብቃቸውና አላህ ይጠብቃቸውና በምን አሉ ነበር? በህይወት እያሉ ነው ተጣፈቹና ነው ተባሉ። አቲዘሁላህ ያሉ ከሞቱ በኋላ ቢጻፍ ኖሮ ምን ነበር የሚሉት? رحمه الله ነበር። እንዲህ አይደል ተጻፈችው ከሳቸው ሞት በፊት وقال الشيخ عبد العزيز بن باز حفظه الله الله في منسكه እንዲህ ይላሉ منسك منسك የምትባል ኪታብ አለቻቸው የሐጅ ስነ ስርዓት ዙሪያ የምታትክ ማለት ነው منسك مناسك الحج የምንለው አለ የሐጅ ስነ ስርዓት የምንለው من سكى الحج ብለው الحج والعمرة ጽፈዋል እዚህ ራሱ ለማ ذكر لما ذكر ሲዘረዝሩ እብኑ ባዝ زيارة قبر الرسول صلى الله عليه وسلم ስለ ነብዩ መቃብር መጎብኘት እብኑ ባዝ ሲዘረዝሩ لمن زار مسجده የነብዩን መስጂድ الشريف የተከበረውን የነብዩን መስጂድ የሚጎበኝ ሰው የነብዩን መቃብር ሲጎበኝ አሉ ቃል እንዲህ አሉ ምን አሉ ወሃዚህ ዚያራ ይቼ ይሳቸው ማርኩ ይቀልፍ وهذه الزيارة يتغبنيت አሉ ብኑ ባዝ إنما تشرع የሚፈቀደው የሐቅ الرجال ለወንዶች ብቻ خاصة ብቻ ለወንዶች ብቻ ነው መቃብር መጎብኘት ይቻላል። أما النساء ሴቶች فليس لهن አይፈቀድላቸውም زيارة شيء የሆነን ነገር መጎብኘት من القبور ከመቃብር የትኛውንም መቃብር አይፈቀድላቸውም። መስጊድ ውስጥ ገብተው መስጊዱን አይተው ሰግደው ረካዓትን ሰግደው ዱዓቸውን አድርገው ይወጣሉ። የነብዩን መቃብር ቦታ ግን አይሄዱ። ለምን ነህዩ አመ ثم العلة موجودة هنا በሁለት ምክንያት ነው አይደለም ምን ምን ነበር ቃላ ምን ነበር አንደኛው ዒላ ምንድን ነው አንደኛው ሪዝን ምንድን ነው ደሊሉ ምንድን ነው አጠቃላይ ነው ደሊሉ ምንድን አጠቃላይ ነው ደሊሉ የነብዩን መቃብር አትጎብኙ፣ የነብዩን መቃብር አትጎብኙ ነው ያለው። ለአን ነቢ ሰለላሁ ዐለይሂ ወሰለም ዙዋራትን ቁቡር ምን ማለት ነው? ደሊሉ አምነ ይሄ አምነው ማለት ነው። የነብዩ መቃብር ሲቀር የሚል የለም። exceptional የሚያወጣ የለም። በጥቅሉ ነው በአዳፍኝ የተነሳ። ሁለተኛው ምን ነበር? ሁለተኛው ምክንያት የነብዩ መቃብር መጎብኘት የማይችሉበት ምክንያት ሁለት ምክንያት ነው። አለ። አንዱ ነው። ሁለተኛ እዚህ የተከለከለችበት reason እዛም أما النساء ሴቶች فليس لهن አይፈቀድላቸውም ዚያራቱ ሸይን የሆነ ነገር መጎብኘት ምን አልቁብር ከመቃብር የማንንም መቃብር ከማ ተበተ አን ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ እንደተረጋገጠልን ሐዲስ የሚከለከለው አነሁ ነብዩ ዐለይሂ ሰላቱ ወሰላም ለዓነ ተራግመዋል ዳኢራትል ቁቡር መቃብር የሚጎበኙ ሴቶች ነብዩ ረግመዋቸዋል። ሚነን ኒሳ ከሴቶች ወልሙተኺዲና አለይሃ በመስጊድ ላይ የሚጠቀሙ ወልሙተኺዲና አለይሃ የሚጠቀሙ አልመሳጅድ መሳጅድ ላይ የሚጠቀሙ ወልሙተኺዲና አለይሃ አልመሳጅድ በመቃብር ላይ መስጊድን የሚጠቀሙ ሰዎች ነብዩ ተራግመዋል። እነሁ ለዓነ ነብዩ ተራግመዋል። ዛኢራቱል ቁቡር መቃብር ጎብኚዎች ሚነን ኒሳ ከሴቶች መቃብር የሚጎበኙትን ረግመዋቸዋል። ያችን ሐዲስ ኩንቱ ነሃይቱኩም አን ዚያረቲል ቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ ለወንዶች የሴቶች እዛ እዚህ ውስጥ አይገቡም አይገቡም። ለወንዶች ነው የተፈቀደ። እሱም قبل ይሁን በዕድ ይሁን አይታወቅም። كنت نهيتكم عن زيارة القبور ሴቶችን ያካትታሉ። ሴቶችን مستقل አድርገው ነብዩ ስለተራገሙ አይቻልም። ዲናው ውስጥ አይገቡ። እዚህ ነው ጎላ አድርገውት የሚሄዱት በዚህ አለበለዚያ دليل ይሆናል። ይበቃል ለሚለው ራሱ دليل ይሆናል። ሌሎችም ይለቃቅሙት የአይሻ ሀዲስ አለ። የወንድሟ መቃብር ሁኔታ ይችላል። አንድ ሴት ደግሞ ገዳሃ ተብቲ እንደ ቀብር ብን ይልሃ ለልጇ መቃብር አጠገብ ስታለቅ ታገኛት ተፍሲሪ አቃለት ላይ አኒ ያ ረሱላህ መጨረሻ ላይ ሄዳ ትጠይቃቸው ኩንቱ ለም አዕሪፍ ስላላወቅኩ እኮ ነው ዞር በልልኝ አልኩት ያ ረሱላህ አስሩን አና አሁን ሶብራለሁ ስላቸው እነመ እንደ ሰድመትል ኡላ ትዕግስት ማለት የመጀመሪያው በላኡ በውርጅብኙ ሰዓት ነው ተስፋ ከቆረጥኩ በኋላ አይደለም ሲሏት ያችን ሴት አግኝተዋታል መቃብር ለምን ትጎበኛለች አላሏት ነህዩ መጀመሪያ ፋት አልሰጣቸው እየከለከሏት ነው ይችላል አላዳመጠቻቸውም እነሁ ለዓነ ዛኢራት አልቁቡር መቃብር ጎብኚዎችን ነብዩ ተራግመዋል። ምን ንሳ ከሴቶች ወልሙተኺዚን የሚጠቀሙ ሰዎችን አለይሃ በመቃብር ላይ አልመሳጅድ መስጂድ የሚሰሩ ሰዎች ነብዩ ተራግመዋል። ወልሙተኺዚን የሚጠቀሙ የሚሰሩ ማለት ነው። አለይሃ በመቃብር ላይ አልመሳጅድ መስጂድ የሚሰሩትንም እንደዚሁ ነብዩ ተራግመዋል። ወሱሩጅ መብራትን የሚጠቀሙ ሱሩጅ ማለት ጧፍ እንዲል ምናምን የመሳሰለውን ነገር በአሁኑ ሰዓት ደግሞ በኤሌክትሪክ መቃብር ላይ ይችላል አይደረግም። ክልክል ነው። በጣም ሐራም ለምንድን ነው ክልክል ነው። ዶሮ ይሰራሉ። ዶሮ ውስጥ መብራት ያደርጉበታል። ድሮ ምን ነበር የሚያደርጉት? ጥንድን ነው የሚለኮሰው። ዋ ለቤተክርስቲያን አይደረግም። ይሄ ከነሱ ነው ተቆርጆ የመጣው ከሸሪዓችን አይደለም። ነብዩ እንደዚህ ተራግመዋል። ወአማ ቀስቱል መዲና መዲናን አስባ መሄዳ መዲናን አስባ መሄዷ አንድ ሴት ሊሶላቲ ፊል መስጂድ መስጂድ ረሱል ሰለላሁ ዐለይሂ ወሰለም ነብዩ መስጂድ ውስጥ ለመስጊድ መሄዷ ወዱዓኢ ፊ ሂዳ ዱዓ ለማድረግ ወነሑ ዛሊክ የመሳሰለውን ለማድረግና አካባቢውን ለመጎብኘት ወደ መዲና መሄዷ ሚማ ይሽረዑ የሚፈቀድ ነው። ፊሳኢር المساجد ሌሎች መስጊዶች የሚፈቀድን ነገር ለማድረግ ብትሄድ ሰው መሽሩዑን ፊ ሐቅል ጀሚዕ ለሁሉም የተፈቀደ ነው። ሴት ወንድ የለም። መሄድ ትችላለች። በድርን አይቼ እመጣለሁ፣ ኡሁድን ተራራ አይቼ እመጣለሁ፣ ምንድን አይቼ እመጣለሁ፣ መዲናን አያታለሁ። ብትል ችግር የለም። አይደለም የተከለከለው የተከለከለው ቀብር ቦታ ላይ መሄዷ ግን ተከልክሏል። ያን ነገር ብቻ እንዳትሰራው እንጂ ሙሉ በሙሉ መዲና መድረስ የለባትም ማለት አይደለም። ወአማ ቀስል መዲና መዲና መዲናን ማክተቡ አለሰላት ለመስጊድ የት ሲመስጊድ ረሱል ሰለላሁ ዐለይሂ ወሰለም ነብዩ መስጊድ ለመስጊድ والدعاء ነብዩ መስጊድ ውስጥ ዱዓ ለማድረግ ረውዷል ወነሁ ዛሊክ የመሳሰሉትን ለማድረግ مما يشرع የሚፈቀድን ነገር ልታደርግ ሲሳኤል መሳጅድ ለሌሎች መስጊዶች የሚፈቀድላትን ነገር ለማድረግ ብትሄድ فهو ይህ አይነቱ مشروع የተፈቀደ ነው። ለሐቅ ልጀሚዕ ለሁሉም የተፈቀደ ነው፣ ለወንድም ለሴት። انتهى የኢብኑ ባዝ ደግሞ ይሄ